ገጽ 35 ፍርጥም ያለው የ24 ዓመት ወጣቱ ፋንቻ በጋምቤላ አካባቢ የሚገኝ ብሔረሰብ አባል ሲሆን ሰውነቱ ግዙፍና ድንዳና ነው። ትከሻው የሰፋና ደረቱም ያበጠ ነው። ከርደድ ያለ ጸጉሩ ወደ ግንባሩ ግድም እየጠበበ መጥቶ ፊት ለፊቱ ላይ ሾል ብሏል። ኅፍረተ ሥጋ አካባቢ ነውርን ለመሸፈን ከሚጣለው ጨርቅ በስተቀር እንደ ወገኖቹ ሁሉ እሱም ራቁቱን ነው። ብቻ ከቅርብ ጊዜ ወዲህ በዚያ መንደር ሰንጥቀው የሚያልፉትን የከተማ ሰዎች በማየትም ይሁን በሌላ ምክንያት እንጃ ከአቡጀድ የተሰፋ ቁምጣ መልበስ ጀምሯል። እግሮቹ ከመርዘማቸውና ጡንቻማ ከመሆናቸው የተነሳ አገር ከአገር ቢዞርባቸው ደከመኝን የሚያውቁ አይመስሉም። ጠንበለል ቁመና በመንደሩ ካሉት ወንዶች ሁሉ የበለጠ ሞገስ ሰጥቶታል። በጀግንነትም ቢሆን ከጎረምሶቹ የበለጠ የሚወራለት ነው። አደንጎሎ ሰዶ ባዶ እጁን አይመለስም። ቀስት አነጣጥሮ ሰንዝሮ ኢላማውን ስቶ አያውቅም። የሚበር ወፍ እንኳን ከሰማይ ላይ እንዳወረደ ይነገርለታል። ፊሻሊያም በመንደራቸው ውስጥ አሉ ከተባሉት ቆንጃጅት መሃል አንዷ ናት እንደ ተቀሩት ልጃገሮች ሁሉ እያደገችና ለጋብቻ እየቀረበች ስትመጣ እየራቀችው ብትሄድም ከወንዶቹ መሀል አብልጣው ፋንቻ እንደምትወደው ከሁኔታዋ በግልጽ ይታወቅባታል የሚተዋወቁት ገና ነፍስ ሲያውቁ ጀምሮ ነው በአንድ አካባቢ ተወልደው አፈር ፈጭተው ጭቃ አብክተው ያደጉ ናቸው እሱና ጓደኞቹ ከኮረዶቹ ጋር ከብት እረኝነት ውለው ስራ ስር ለቅመው ወንዝ ተንቦጫ አርቀውና ውሃ ጠራጅተው ተሯሩጠውና ዘለው ደክሟቸው ከትልቁ ዛፍ ስር አረፍ ሲሉ ውፋንቻ ቆሞ ወሬ ሲያወራና ሲቀልድ ማድመጥ ሁሉም ይወዱ ነበር። ልጃገረዶቹም ከጎረምሶቹ መሃል እሱን እንደሚመርጡ በልዩ ልዩ መንገድ ይገልጹ ነበር። ግን የእሱ ፍላጎት ዘወትር የሚያደላው ወደ ውቧ ፊሻሊያ ነው። በባልና ሚስት ጨዋታ እንኳን ፊሻሊያ አጠገቡ በመቆም እንደምትፈቅደው ትገልጽለት ስለነበር ከመንደራቸው ውስጥ ሌላ ልጃገረድ አቅፎ አያውቅም። ጨዋታው አብቅቶ ሁሉም ወደየቤታቸው ሲበተኑ ፊሻሊያ በቁንጥጫ ጎንተላ አድርገው በመሮጥ ተከትሎ እንዲያባረራት ብዙ ጊዜ ተገፋፋው ነበር። እርሱም አባሮ ይዞ ከልጆቹ ሁሉ ነጥሎ ካስቀራ በኋላ ወደ ሌላ ጨዋታ ባልተሸጋገረ የልጅነት ፍቅር እንዲሁ ሲሳሳሙ ያምሹባቸው ዕለታት ጥቂት አልነበሩም። ነፍስ እያወቁ ሲመጡና የልጅነት ለዛና ጣዕም እየራቃቸው ሲሄድ ከልጃገረዶቹ ጋር አብራ ፊሻሊያም ገሸሽ ብትልም ለእርሱ የነበራት ግምት ግን ሊቀንስ ባለመቻሉ አልፎ አልፎ መገናኘታቸውን አላቋረጡም። ገጽ 36 ስድስት ይሁን እንጂ ሁኔታው ከመንደሩ ጎረምሶችና ልጃገረዶች አልፎ በአዛውንቶቹ ቅሬታን እያሳደረ በመምጣቱም እንደልባቸው መሆን አልቻሉም። ልጃገረዶች እየሸሹና እየራቁት፣ እርሱ ግን ፊሻሊያን ለማግኘት ሲል ሊጠጋቸው የሚያደርገው ሙከራ ሳይሳካለት ቀርቶ ወደ ጎጆ በቅሬታ በተመለሰ ቁጥር ደጃፍ ድንጋይ ላይ ተቀምጠው ከቅል ከሸንበቆና ከገል የተሰራ ጋያቸውን እያጨሱ የሚጠብቁት እናቱ በሐዘን ኩርምት ይላሉ የልጃቸውን የብስጭት መልክ እየተመለከቱ ምነው ነጠላ አድርገው የወለደ ማዕፀኔ ከጥንቱ የተደፈነ በሆነ እያሉ የአርባ ቀን እድላቸውን እየረገሙና ፈጣሪያቸውን እያማረሩ ያነባሉ የልጃቸውን ነጻነት አፍኖ ያስቀረው አብሯቸው የኑሮ ኋላ ቀር ልማድ መሆኑን ሳያጤኑም። ፊሻሊያን ብትሆን ከአያት ቅድሚያ ተያይዞ የመጣው ባህል በህሊናዋ ተቀርጾና ድሩን አድርቶ ወፋንቻ እንዳትቀርቡ ያግዳት እንጂ ስለ እርሱ ባሰበች ቁጥር ሰውነቷ በሐዘን እየተሞላ አይኖቿ እንባ ያቀሩ ነበርም ከውስጧ የሚንቦገቦገው የፍቅር ነበልባል አልጠፋ በማለቱና በሌላ በኩል ደግሞ ካለእህት የቀረ ጎዶሎ በመሆኑ ልታገባው እንደማትችል ባሰበች ቁጥር ብስጭት ይሰማታል ከሰው ልጆች ሁሉ የባሰ ጨቋኝ ለካስ ፈጣሪ ኖሯል እርሱ በሰውነቱ ምንም ሳይጎድለው የተፈጠረና ከወንዶች ሁሉ የበለጠ ጀግና ብልህና ውብ ሆኖ ሳለ እንደ ሌላው የሚመርጣትና የመጠው እንዳያገባ እህት አልባ አድርጎ ያስቀመጠው ለምንድን ነው እያለች ስቅስቅ ብላ ታለቅሳለች ለእርሱ ካላት ከፍተኛ ፍቅር የተነሳ ምንም አይነት ነውር ብትፈጸም አያስፈራትም ነበር እንዲያውም አንድ ቀን በመንደሯ የተወራባትና የታማችበት የነውር ድርጊት እውነት ሊሆን ትንሽ ነበር የቀረው ፊሻሊያ ስራ ስር ለቅማ ቁፋንቻም አደን ውዶ የገደለው ሚዳቋ በዱላ አንጠልጥሎም በትከሻው ላይ ተሸከሞ ሲመጣ እመንታው መንገድ ላይ ተገናኙ። እንደተለመደው በአደን የተገኘ ሁሉ ተሰብስቦ በብረት ወደሚበላበት የመንደሩ ማዕከላዊ ስፍራ ግዳዩን ሳያደርስ ፊሻሊያ እባክሽ እስቲ እዚህ እንቀመጥና ትንሽ እናውራ፣ እኔም አንቺም ስራው ለን የደከመን ስለሆነ እግረ መንገዳችንን እረፍት ይሆነናል አላትና ከመንገዱ ወጣ ብሎ ወደሚገኘው ረባዳ ስፍራ በጣቱ ጠቆማት። እሷም ሳታመነታ ተከትለ የተሸከመችውን እንስራ ስር ጣል አድርጋ ከጎኗ አረፋለች ጥቂት ዝም ብለው እንደተያዩ ለምን ሸሸሽኝ ፊሻልዬ ብሎ ሲፈራ ሲቸር ጠየቃት መልስ ሳትሰጠው አቀርቅራ በእግር ጥፍሮቿ አሸዋውን ጫር ጫር አደረገች ስሚ እንጂ ፊሻሊያ አቶጅኝም እንዴ አላት እጁን በዝግታ ከትከሻዋ ላይ እያኖረው እሷም እጁን በዝግታ እንደ ማራቅ አደረገችና በወደ ባልወድ ምን ፋይዳ አለው ስትል ፍርጥም ብላ መለሰችለት። እንዲያውም ነገሩን ማለቴ እንጂ ለትዳር እንደማላበቃሽ አውቀዋለሁ። ታዲያ ምን አስጠየቀ? ለሌላ ሳይሆን እንዲሁ ተወጅኝ እንደሆነ ለማወቅ ነው። እንዲሁ በወድ ምን ያደርግልሃል? ዝም ብሎ ደስ ይለኛል። እንዴት ዝም ብሎ? መውደድ እኮ ዋጋ ሲኖረው ነው። ልታሳዝኝኝ ብለሽ ነው እንጂ እወድሃለሁ ብትይኛው ምን ነበረበት? በእኔ ለምን ታዝናለህ? በወለዱ በእናትና አባትህ እዘን እንጂ በዝምታ እንደቆዩ ውባንታን ልታገቢ ነው አይደለም ብሎ ጠየቃት እኔ እኮ አልወደውም የእግሩ ቅጥነት አነጋገሩና ድምፁ ያስጠሉኛል አንቺ ብትወጂው ባትወጂው ወንድምሽ የእሱ ነጡ ቻያን ይወዳት የለ ሲላት መልስ ሳትሰጥ እንደመናደድም እንደማዘንም ብላ ተነስታ ልትሄድ ስትል በሁለት እጆቹ ጥርቅም አድርጎ ያዛትና ድረቱ ላይ ለጠፋት እያውቅ ተመተመች ትንሽ እንደመታገላለች ብቻ እቅፉ እየጠነከረ ሲመጣ የእርሱም ሰውነት ቀስ በቀስ እየጋለና እየተንቀጠቀጠ ትንፋሿ ቁርጥ ቁርጥ እያለ መጥቶ ገላዋን ለማስለቀቅ የምታደርገው መፍጨርጨር ተወችው። ወዲያው እሷነቷን ከእርሱ ይልቅ የእርሱ አደረገችው። ውፋንቻ ግንባሯን እየሳመ አንገቷን እየደባበሰ በእጆቹ በወገቧ ዙሪያ የታሰረውን በልጥ የተገመደውን ሽፋን ገለጥ ሲያደርግ ልዩ ስሜት ነዘረው።